ቢስሚላህ አልሐምዱሊላህ አሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም ሀያ አንደኛው ባብ ላይ ደርሰናል ኢንሻአላህ ክፍል አስራ ሁለት ነው ኪታቡ ተውሂድ باب ما جاء في حماية المصطفى صلى الله عليه وسلم جناب التوحيد وسده كل طريق يوصل إلى الشرك ይላል ባብ ባብ ነው ማጃ የመጣ ፊ ሒማየት ልሙስጠፋ ሒማየት ልሙስጠፋ ነቢዩ መሐመድ ሰለ ላሁ ወሰለም መከላከላቸውን የሚያሳይ ሂማያ ማለት መከላከል ማለት ነው ፊ ሒማየቲ መከላከላቸው አልሙስጠፋ ሙስጠፋ የተባሉት ማን ናቸው ነቢዩ መሐመድ ሰለ ላሁ ወሰለም እሳቸው መከላከላቸው ጀናበ ተውሒድ የተውሒድን ጎን ተውሒድን መከላከላቸው ምን ማለት ነው ሌላ ነገር እንዳይገባበት ወይም መጥፎ እንደው እንዳይበላሽ ነቢዩ መሐመድ ሰለ ላሁ ሰለም መከላከላቸው የሚያሳየን ባብ ነው ይሄ ምዕራፍ ነው ደግሞ ሌላ ወሰድሂ ደግሞ መዝጋታቸው ወሰድሂ ማለት መዝጋታቸው ኩለ ጠሪቂን ሁሉንም መንገድ ኩለ ጠሪቂን ሁሉንም መንገድ ዩሲሉ የሚያደርስ ኢለ ሽርክ ወደ ሽርክ የሚያደርስ ነቢ መሐመድ ስለ ላሁ ሰለም አሁን ይሄ ባብ የሚነግረን ምንድን ነው አንደኛ ነቢ መሐመድ ስለ ላሁ ሰለም የተውሂድን ጎን መከላከላቸው ከመጥፎ እንዳይበላሽ ምን እንዳይሉ ተውሂድን መከላከላቸው ሁለተኛ ደግሞ ነቢይ መሐመድ ስለ ላ ስለም ወደ ሽርክ የሚወስዱ ነገሮችን ሁሉ መዝጋታቸው ገባቸው አይደለም ሁለቱ ዋና ነገር እነዚህ ናቸው ነቢያችን ስለ ላ ስለም አድርገዋል ያለው እዚህ ባብ ላይ የምንረዳው ማለት ነው እንሻ አላህ وقول الله አሁንም የአላህ ንግግር ነው ማስረጃችን ባቡን አስቀመጠ ከዛ እንግዲህ ወደ ማስረጃ መምጣት ጀመረ ለቀድ ጃአኩም በእርግጥም መጥቶላችኋል ለቀድ ጃአኩም በእርግጥም መጥቶላችኋል ረሱሉን መልእክተኛ ረሱሉን መልእክተኛ ሚን አንፉሲኩም ከናንተ የሆነ ሚን አንፉሲኩም ከናንተ የሆነ አዚዙን አለይህ ማ አኒቱም ለእናንተ የሚከብዳችሁ ነገር ለእሱ የሚያስጨንቀው ለእናንተ ለእናንተ የሚጨንቅ ለእናንተ ስትታዘዙ የሚከብደን ለመስራት የሚከብደን ነገር ካለ ነቢይ መሐመድ ስለ ስለም የሚጨነቁልን ማለት ነው ምን ማለት ነው ከባድ የሆነ ትእዛዝ ማዘዝ አይፈልጉም ሸሪዓቸውን አዘው ሁላችን እንድንተገብረው ይፈልጋሉ ከብደን አይፈልጉም ነቢ መሐመድ ሰለላሁ ዐለይሂ ወሰለም ለቀድ ጃአኩም በእርግጥም መጥቶላችኋል ወይ ተልኮላችኋል ለእናንተ ማለት ነው ረሱሉን መልእክተኛ ሚን አንፉሲኩም ከእናንተ የሆነ አዚዙን አለይሂ አዚዙን አለይሂ ለሱ የሚከብደው ለሱ የሚጨንቀው ማለት ነው ማዕኒቱም ለእናንተ የከበዳችሁ ለእናንተ የሚከብዳችሁ ለሱ የሚያስጨንቀው ሐሪሱን አለይኩም በእናንተ ጉጉት ያለው ጉጉተኛ የሆነ ሐሪሱን አለይኩም በእናንተ ላይ ጉጉት ያለው በእናንተ ላይ ጉጉት ያለው ማለት ጥሩ ደረጃ እንድትደርሱ ጥሩ ደረጃ እንድንደርስ የሚጓጓልን ማለት ነው ነቢዩ ሙሐመድ ስለ ላሁ ሰለም ናቸው እንደዚህ አይነት ነቢይ ነው የተላከልን ቢልሙእሚኒነ በምእመናን በሙእሚኖች ደግሞ ረኡፉን አዛኝና ረሒም ሩህሩህ ነበር ረኡፉን ሩህሩህ ረሂም አዛኝ ነቢ መሐመድ ስለ ላ ሰለም በሙእሚኖች ሩህሩህና አዛኝ ነበሩ نبي محمد صلى الله عليه وسلم <clears throat> فإن تولوا أي أهون إن انكار بالا من هذا فإن تولوا دمسو <clears throat> استمكرا لما استاكل فإن تولوا وعند ፈኢን ተወለው ይላል ፈኢን ተወለው ፈቁል እምቢ ብለው ከዘሩ ፈቁል በላቸው ድምፁ በትክክል ይሰማቸዋል አይደለም እሺ ፈኢን ተወለው እምቢ ብለው ከዞሩ ይላል ፈኢን ተወለው እምቢ ብለው ከዞሩ ስትነግራቸው እምቢ ብለው ከዞሩ ፈቁል በላቸው ሐሲቢ አላሁ አላህ በቂ ነው ፈቁል በላቸው ሐስቢ አላሁ አላህ በቂ ነው ላኢላሃ ኢላሃ ኢላ ሁወ በእርግጥም በእውነት የሚመለክ አምላክ ከሱ ከእርሱ በስተቀር ሌላ የለም ላኢላሃ ኢላ ሁወ አለይህ ተወከልቱ በሱ ላይ እመካለሁ አለይህ ተወከልቱ በሱ ላይ እመካለሁ አለይህ ተወከልቱ በሱ ላይ እመካለሁ ወህወ ሱኮ ረቡ ልዓርሽ ልዓظም የታላቁ አርሽ ጌታ ነው አለህ ተወከልቱ በሱ እመካለሁ ወህወ እሱ እኮ ረቡ ልዓርሽ ልዓዚም የታላቁ አርሽ ጌታ ነው ይላል ስለዚህ ነቢዩ መሐመድ ስለ ላሁ ሰለም ይሄንን ይህንን ያመጣው ለምንድን ነው ይህን ቁርአን አንደኛ ነቢዩ መሐመድ ስለ ላሁ ሰለም ምን ለማስረዳት ነው ጥሩ ነገር እንደሚመኙልን ከባድ ነገር እንደማያዙን ለሰው ልጅ የሚመች ትእዛዝ ይዘው እንደመጡ እሳቸው ለሙእሚኖች በጣም ሩህሩህና አዛኝ እንደነበሩ ይህንን እንረዳለን ስለዚህ እሳቸው እንደዚህ ከሆኑ ተውሂድ ጀነት የሚያስገባ ነው ስለዚህ ተውሂድን በደንብ ያስተምሩናል ማለት ነው ከዚህ ራሱ ሌላ ባይመጣ ይሄ ራሱ ሽርክ ደግሞ የጀሃነም ስለም የሚያስገባ ነው ዐለይሂ ሰለም ከዛ ሊዘጉና ሁሉንም ነገር ይሞክራሉ ማለት ነው የመዝጊያ በርን ሁሉ ለምን በጣም ለኛ ስለሚጓጉልን ማለት ነው ከዛ ደግሞ ምን አለ ፈኢን ተወለው ፈቁል በላቸው ሐስቢ አላሁ ላኢላሃ ኢላሃ ኢላ ሁወ የሚለውንም የባለጠ ተውሂድን የሚያረጋግጥ ንግግር ነው ማለት ነው عن أبي هريرة رضي الله عنه أبو هريرة بزقب حديث قال رسول الله قال قال رسول الله صلى الله عليه وسلم أبو هريرة من على نبي محمد صلى الله عليه وسلم انده قالوا لا تجعلوا أتدرقوا لا تجعلوا أتدرقوا بيوتكم بيتوچاچون قبورا قبر أتدرقوا ቁቡራ ቀብር አታድርጉ ቤቶቻችሁን ቀብር አታድርጓቸው ወላ ተጅአሉ ቀብሪ ዒዳ ወላ ተጅአሉ አታድርጉ ወላ ተጅአሉ አታድርጉ ቀብሪ የኔን ቀብር አታድርጉ ዒዳ ዒዳ አድርጋችሁ አትያዙት የኔን ቀብር ዒድ ማለት ከዚህ በፊት እንዳለው በየ ጊዜው እየተመላለሰ የሚጠየቅ ማለት ነው ለምሳሌ በወር ሊሆን ይችላል ወርሃዊ አመታዊ የሆነ ክብረ በዓል ተዘጋጅቶለት እየተመላለሰ የሚጠየቅ ማለት ነው ስለዚህ እንደዛ አታድርጉት የኔን ቀብር አሉ ነቢ መሐመድ ሰለላሁ ዐለይሂ ወሰለም ወላ ተጅአሉ አታድርጉ ቀብሪ የኔን ቀብር ዒዳ ዒዳ አድርጋቸው አትያዙት የኔን ቀብር አሉ ወሰሉ አለየ በኔ ላይ ደግሞ ሰለዋት አርዱ አውርዱ ወሰሉ አለየ በኔ ላይ ደግሞ ሰለዋት አውርዱ ፈኢነ ሰላተኩም የእናንተ ሰለዋት እኮ ተብልغኒ ትደርሰኛለች ሐይثማ ኩንቱም የትም ብትሆኑ ትደርሰኛለች ተብልغኒ ወሰሉ አለየ ሰላዋት በእኔ ላይ አውርዱ ፈኢና ሰላተኩም የእናንተ ሰላዋት እኮ ተብልغኒ ትደርሰኛለች ሐይثማ ኩንቱም የትም ብትሆኑ ትደርሰኛለች መምጣት አያስፈልጋችሁም ማለት ነው ወደ ነቢያችን ለነቢያችን መሐመድ ስለ ላሁ ሰለም ሰለዋት ለማውረድ የነቢያችን ስለ ላ ሰለም ቀብር መሄድ አያስፈልገንም ነቢያችን ስለ ላ ሰለምን ሰለዋት ለማውረድ ቤታችን ሁነን ሰለዋት ብናደርግ ለነቢያችን ስለ ላ ሰለም ይደርሳቸዋል ማለት ነው ሌላ ደግሞ ሰለዋት ሲባል አንዳንዶቹ ግዴታ እንትን ግዴታ ተሰብስቦ በመውሊድ በምናም ብቻ አይደለም ያውም እንዲያውም በዛ ማድረጉ ቢድዓ ነው በምንድን ነው እንዲያም አህለ ሱናዎች ምን ይላሉ ሌሎች ሙብተዲዓዎች ለአህለ ሱናዎች እናንተ እኮ ለነቢያችን ሰለላሁ ዐለይሂ ወሰለም ሰለዋት አታወርዱም እንዲያም ሰለዋት ማውረድ ትከለክላላችሁ ይላሉ ይሄ ሀሰት ነው እንዲያውም ከሁሉም የበለጠ ለነቢያችን ሰለላሁ ዐለይሂ ወሰለም ሰለዋት የሚያወርዱት አህለ ሱና ወጀማዎች ናቸው ለምን ሐዲስ ስትቀሩ እዩት ሐዲስ ስትቀሩ ቃለ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ራአይቱ ረሱሉላህ ራአይቱ ረሱሉላህ ሰለላሁ ዐለይሂ ወሰለም ይሄ ኪታብ ሲቀረ ራሱ ስንት ጊዜ ነው በአንድ ጊዜ ስንት ጊዜ ነው ፍርሃት የሚወርደው ሶላዋት እኮ ሙብተዲዎች ባስቀመጡት ብቻ አይደለም ሶላዋት ሶላዋት የሚወርደው ነቢያችን ስለ ላሁ ሰለም ባስቀመጡት መልኩ ነው ስለዚህ ከማንም የበለጠ አህለሱና ጀማ ሶላዋት በነቢያችን ስለ ላ ሰለም ያደርጋሉ በተቀመጠለት በስርአቱ መልኩ በትክክለኛ ማለት ነው ስለዚህ አንድ ሰለዋት ማውረድ ከዚህ እንረዳለን ሰለዋት ማውረድ ለነቢያችን ስለ ላሁ ሰለም ጥሩ እንዳለው ትእዛዝ አለው አውርዱልኝ ሶሎ አለየ ብለዋል ነቢያችን ስለ ላ ሰለም ሰለዋት እናወርዳለን ሰለዋት ለፍዞች ቢለያዩም ሰለላሁ ዐለይሂ ወሰለም እንደዚህ የመሳሰሉ አላሁመ ሰሊ ወሰለም አላ ነቢይና መሐመድን ወአላ አሊ መሐመድ ይሄ ታህያቱ ላይ እንደምንለው ብዙ አይነት አሉ የተቀመጡትን በተቀመጡት መልኩ በተቀመጠልን ጊዜ ማድረግ አንዳንድ ሰው ለምሳሌ በተቀመጠበት ጊዜ ሰዓት ስትሉት ማን አላችሁ እንዴት ስትሉ ለምሳሌ ሶላት ሽንት ቤት ይሰገዳል በሉት ሽንት ቤት ሶላት ይሰገዳል አይሰገድም ለምን አይስ እዛ ነጃሳ ቦታ ስለሆነ ዒባዳ አይመለክም ስለዚህ ዒባዳ ቦታ አለው ማለት ነው ዒባዳ ቦታ አለው ለምሳሌ ሶላት ሱና ሶላት ከአሱር በኋላ ልስገድ ብል ተነስቶ የሶላት ባዕድያ የለም ለምን አልታዘዘማ ስለዚህ ከዚህ አንዳንድ ብዙ አሉ ማስረጃ ዒባዳ ጊዜ ሰዓት ቦታ ሁኔታ አለው እንጂ ዝም ብለን እንዳማረን አይደለም የሚደረገው ማለት ነው ደግሞ እዚህ የተፈለገበት ለዚህ ባቡ የመጣው ምንዋናት ላ ተጅዓሉ ቡዩተኩም ቁቡራ ብሎ ወላ ተጅዓሉ ቀብሪ ዒዳ አሉ ነቢያች ስ ላ ተጅዓሉ ቡዩተኩም ቁቡራ የሚለው ቤቶቻችሁን ቀብር አታድርጉ ማለት ምን ለማለት ነው ቀብር ማለት ቤት ቀብር ያመሳሰሉት እሳቸው አፎን ያመሳሰሉት ለምንድን ነው ቀብር ሶላት አይሰገድበትም አያችሁ ቀብር አስለን መሰረት ምንድነው ትክክለኛ የሆነ ሰው ቀብር ሄዶ ሶላት አይሰገድም ስለዚህ ቀብር ምንድነው በቃ ባዶ ነው ቀብር አለ ትንሽ አንድ ስንዝር የምትሆን ከፍ ከምድር ከፍ ያለ ከዛ በላይ የለውም ጸጥ ያለ ነው እዛ ኢባዳ አይሰራም አይጨፈርም መብራት አይበራም ቀለም አይቀባም እንደዚህ እንደዚህ አይነት ነገር የለውም ስለዚህ ሶላት አይሰገድም ነው ዋናው እዚህ የፈለግ ነው ቤትህንም ሶላት ባለመስገድ ቀብር አታድርገው አያችሁ ቀብር ሶላት አይሰገድበትም ስለዚህ ቤትህንም ሶላት ሳትሰግድበት ቀብር አታደርገው ይህንን ያሉ ለምንድን ነው ዋጅብ ሶላት መስጂድ ቢሰገድም አምስት ወቅት ሶላት እንደሚታወቀው መስጂድ ነው የሚሰገደው ስለዚህ ምናደረጋለን ሱናዎች ቤት ይሰገዳሉ ማለት ነው ለምሳሌ ሱቅ ሶላ ሊሄድ ሲል ቤቱ ሱና ሰግዶ ሱናዋን ሰግዶ ቀብልያውን ሰግዶ ሄዶ መስጊድ ይሰግዳል ማለት ነው ስለዚህ ሱና ቤቱ ይሰግዳል ቤቱን ቀብር አያደርግም ሶላት ይሰግድበታል ማለት ነው ወላ ተጅዓሉ ቀብሪ ዒዳ ይሄ ነው ዋና የተፈለገው ለዚህ ባብ ማለት ነው ወላ ተጅዓሉ ቀብሪ ዒዳ ማለት የኔን ቀብር ዒዳ አድርጋችሁ አትያዙትኝ ይሄ ለምንድን ነው ነቢይ ስለ ሰለም አንዱ የከለከሉብን ወደ ሽርክ ስለሚወስድ ነው ቀብር ተመላልሶ የሚዘየር ከሆነ ተመላልሶ የሚጠየቅ ከሆነ ወደ ነው የሚያመራው ጥርጥር የሌለው ቀጥታ ወደ ነው የሚወስደው ወደ ሽርክ ነው የሚወስደው ከየትም ከድሮም ከድሮም አይተነዋል ከዚህም በአሁኑም ዘመን አይተነዋል ቀብር ካለ የተቀበረ ሰው ካለ አይደለም ነብይ ሼክ ጥሩ ሰው ከሞተ ቀብሩ ተዘይሮ በተለያየ ሰዓት ሰዓት ተደርጎለት የሚጠየቅ ከሆነ ወዴት ነው የሚወስደው ወደ ሽርክ ይሄዳል ማለት ነው እዚህ ሽርክ በር የሽርክ መንገድ ስለሆነ ነቢያችን ስለ ሰለም ከለከሉን ማለት ነው ድምፅ አይሰማችሁም አንዳንድ ጊዜ ኔትወርክ ችግር አለ ያው ኢንሻአላህ እየተባበርን ወጣ ገባ እያላችሁ እኔም ጋር ሊሆን ይችላል ችግሩ እናንተም ጋር <clears throat> ስለዚህ ነቢያችን ስለ ላ ስለም እንዳሉ ምንድን ነው ወላ ተጃሉ ቀብር ዒዳ ቀብር የኔን ቀብር ተመላልሳችሁ አትጠይቁት ሲሉ ወደም ስለሚወስድ ነው ወደ ሽርክ ስለሚወስድ ነው የሽርክ በር ዘግተዋል ማለት ነው አይደለ ገባችሁ እዚህ ጋር የተፈለገበት እዚህ የተፈለገበት ገብቷቸዋል አይደለ ለዚህ ባብ እንዴት እንደመጣ እሺ وعن علي بن حسين علي بن حسين بن علي بن أبي طالب የአልይ የልጅ ልጅ ማለት ነው ኦኬ ማሻአላ አልይ ብን ሁሴን ብን አልይ እነዚህን እወቋቸው። እሺ ሺዓዎች አውቀው ማጭበርበሪያ የሚጠቀሙት ምንድን ነው አስራ ሁለቱ ኢማም ይሉና የሚጠቅሷቸው አብዛኞቹ ኢማሞች የአህለ ሱና ኢማሞች ናቸው ለምሳሌ ከማን ይጀምራሉ ነቢይ መሐመድ ስለ ላሁ ሰለም ከዛ አልይ ብን አቢ ጣሊብ አለ ከዛ የአልይ ልጆች ሐሰንና ሁሴን ከዛ የሁሴን ነው የቀጠለው አልይ አለ አልይ ብን ሁሴን ከዛ መሐመድ አለ መሐመድ ብን አልይ ብን ሁሴን ከዛ ጃዕፈር አለ ጃዕፈር ብን መሐመድ ካልተሳሳትኩ ጃዕፈርና መሐመድን ካላገለባበጥኩት እዚህ እነዚህ አሁን ስንቆጥር ብቻ ሰባት ነው ምናምን ሆኑ ከዛ አስራ ሁለተኛ የሚሉት መህዲ መጨረሻ ላይ የሚመጣው ነው የመሐመድ ብን አብደላህ የሚባለው አውቀው እነዚህ ያረው ያሳስታሉ ግን እነዚህ ሸዓዎችም አልነበሩም ምርጥ አህለ ሱና ወጀምዓዎች ነው የነበሩት አህለ ሱና ወጀማ ሙብተሪዓም አይደለም እንኳን ሸዓ ሊሆኑ ሙብተሪዓ አልነበሩም አህልሱና ወጀማዎች ናቸው ከነሱ የጸዱ ናቸው ማለት ነው የእኛ ኢማሞች ናቸው ሻዎች በዚህ ብዙ ጊዜ ማስጠንቀቅ አለባችሁ ኢትዮጵያም እየሞከሩ ነው እዚህ የማይሞክሩት ቦታ የለም በተቻላችን መጠን ሁላችንም ሀላፊነታችን እንወጣ ኩፍር ነው በቃ ምንም ጥርጥር የሌለው ሻዓ ማለት ፈውዛንም ብዙ አሊሞች ፈውዛን ብቻ ሳይሆን ብዙ አሊሞች ተጠይቀዋል ብዙዎቹ ሁሉ ያው ግልጽ ኩፍር ነው ያሉት ሸይኹል ኢስላም ኢብኑ ተይሚያ ስለ ኑሰይርያ ተጠይቀው ኑሰይርያ ማለት ሶሪያ ውስጥ ያሉት ሻዓዎች ተጠይቀው ከአይሁድና ከአይሁድና ከክርስቲያን የበለጡ ጠላቶቻችን ናቸው ነው ያሉት ሸይኹል ኢስላም ኢብኑ ተይሚያ ስለዚህ አይሁድ ነሳራ ከማሰባችን በፊት ሻዓ ነው ማሰብ ያለብን ማለት ነው ለምን ቀጥታ የእስልምና ልብስ ለብሰው ኩፍር ነው የሚጠሩን በቃ ኩፍር ግልጽ የሆነ ወደ መጁስያ የእሳት አምልኮና ወደ አይሁድ አምልኮ የሚጠሩ ናቸው ስለዚህ ሁላችንም ስለ እነሱ ማወቅና ማስጠንቀቅ አለብን ሌላው እንትን አላቸው አቂዳቸውን ግልጽ አያደረጉም ድብቅ ነው ተቂያ የሚሉት ነገር አለ ተቂያ ማለት አቂዳ መደበቅ ስለዚህ አይነግሯችሁም ለምሳሌ አቡበክር ትሳደባላችሁ ሲሉ አይኛ ምና ይሉና ይደባብቁታል እስክትገቡ ስትገቡ ነው በኋላ እየተነገረ የመጣው ቀብር ያመልካሉ ሲደበድቡ ራሳችሁን እሱ ይበቃል በቃ ወገባቸውን አንገታቸውን ህፃን ልጅ ሳይቀር እየደበድቡ አይታቸው ያን ይበቃል በቪዲዮ ዩቲዩብ ቪዲዮ ማየት ይቻላል ይሄ አንድ ሰው ምን አሉ አሊሞች ሲናገሩ ካፊር እነዚህን አይቶ ከእስልምና መሸሽ በቃ እነሱን ማለት ብቻ ይበቃዋል እነሱ የመጡት እስልምናን ለማጥፋት ነው በቃ እስልምናን ለማሰደብ ስራ ብለው ስለዚህ ሁላችንም መጠንቀቅ አለብን አንደኛ አቡበክር ስዲቅ ዑመር ብን ኸጣብ ዑስማን ብን አፋን እነዚህ ሁሉ ካፊር ነው የሚለዋቸው ሰሓቦች እንዳሉ ካፊር ነው የሚሉትኝ سبحان الله ሶሓባ ካፌር ከሆነ ሙስሊም የለም በቃ ባጭሩ ሶሓባ ካፌር ከሆነ ሙስሊም የለም እሱ ማን ነው አሁን መጥቶ እኛ እኮ ይገርማል والله አላህ ይጠብቀን እንጂ ኩፍር እሱ አሁን እዚህ መጥቶ ነጅስ አሁን የነቢያችን ስለ ላሁ ሰለም ስንት ነቢያችንን ያየ ስንት ሙሚን ስንት ስራ የሰራ ቁጭ ብሎ ካፊር ይላል ይሄ አጅብ ነው ይሄ ብቻ ለነሱ ይበቃቸዋል ካፊር መሆናቸው እና ብዙ አሊሞች ተጠይቀዋል እንደነገርኳችሁ አይደለም አሊሞቻቸው ተራው ሰው ሁሉ እንዲያውም ያው ዑዙር ይሰጣል በእርግጥ ግን የሚሰሩት ስሩ ሁሉ ግልጽ ኩፍር የሆነ ነው አላህ ይጠብቀን ይሄ ደጋግሜ ይናገራለሁ ምክንያቱም ኢትዮጵያም እየሞከሩ ነው ሰው ሻዓ ለማስደረግ አፍሪካ ብዙ ቦታ እየሞከሩ ነው ስለዚህ እናንተ የራሳችሁ ኃላፊነት አለባቸው የቤተሰብ ኃላፊነት የጎረቤት ኃላፊነት የሁሉም በተቻላችሁት አጋጣሚ ከመናገር አትቆጠቡ ብቻ መንገድ የፈለገ ይሁን እንሻአላህ አነሁ እሱ እኮ ደግሞ እንዳትሸወዱ ኢራን አሁን ለምሳሌ እኛንን እየወጡ ሲናገሩ ምናምን እንትን ለሙስሊም የሚያስቡ ይመስላል ውሸት ነው ውሸት ነው አውቀው ነው አውቀው ነው ኢራኖች መሳሪያ ቢይዙ ኃይለኛ ቢሆኑ አንደኛ የሚወሩት እስራኤልን አይደለም አሜሪካን አይደለም የሚዋጉት ቀጥታ ከዓባን ነው የሚወሩት ገባችሁ ስለዚህ አንደኛ እነሱ ችግር የሚያደርጉት ይሄን ነው መጠንቀቅ ያስፈልገናል ማለት ነው ለነሱ አነሁ አልይ ብን ሁሴን ምን አለ አነሁ ረአ እሱኮ አየ አነሁ ረአ እሱኮ አየ ስማ ሰው ድምፁ አስቸግሯል መሰል ያው እየወጣችሁ ግቡ ውስጥ ኢንሻአላህ እኔም አልገባኝም ችግሩ እንደሆነ እሺ አነሁ ሱኮር አየ رجلا የሆነን ሰውዬ አየ አሊ ብን አሊ ማለት ነው የሆነን ሰውዬ አየና يجيء እየመጣ إلى فرجة ወደ ሆነች ክፍተት እየመጣ የሆነን ሰውዬ ማን ነው ያየው አሊ ብን ሁሴን የአሊ የልጅ ልጅ ማለት ነው አሊ ብን ሁሴን የሆነን ሰው አየ يجيء እየመጣ إلى فرجة ወደ ሆነች ክፍተት كانت عند قبر النبي ካነት የነበረች እንደ ዘንድ ቀብሪ ቀብር ነው ነቢይ ስለ ላ ስለም ነቢያችን ስለ ላ ስለም ቀብር ጋር እሳቸው ዘንድ እዛ ቀብራቸው ላይ የሆነች ክፍተት ነበረችና እዛ ወደዛች ቀብር የሚመላለስ ሰውዬ አንድ አየ ማን ያየው አሊ ብን ሁሴን አየ የሆነን ሰውዬ ያየዋል ፈየድኹሉ ፊሃ ያ ሰውዬ ይገባል ፈየድኹሉ ፊሃ ያ ሰውዬ ይገባል ፈየድኹሉ ፊሃ ያ ሰውዬ ይገባና ፈየድዑ ከዛ ዱዓ ያደርጋል እዛ ገብቶ ፈየድዑ ዱዓ ያደርጋል ዱዓ ያደርጋል እዛ ገብቶ ፈነሃሁ ከለከለው ማን የከለከለው አሊ ብን ሁሴን ከለከለው ይህንን ፈነሃሁ አሊ ብን ሁሴን ከለከለው ወቃለ ከዛ በኋላ አለ አሊ ብን ሁሴን ከለከለውና ለዛው ሰውዬ አለው አላ ኡሐዲቱኩም ልንገራችሁ ወይ አላ ኡሐዲቱኩም ልንገራችሁ ወይ ሐዲተን ንግግርን ሰሚዕቱሁ የሰማሁት ሚን አቢ ከአባቴ አባቱ ማን ነው ሁሴን አይደለ የአልይ ልጅ ከአባቴ የሰማሁትን ንግግር ልንገራችሁ አለ ከዛ عن جدي ከአያቴ عن جدي ከአያቴ ሲል ምን ማለት ነው ያው እሱ ከአባቱ አባቱ ደግሞ ከማን ከአያቱ አያቱ ማን ነው አልይ ብኒ አቢ ጣሊብ ማለት ነው عن رسول الله صلى الله عليه وسلم ከነቢዩ መሐመድ صلى الله عليه وسلم ስለዚህ ሀዲስ ራሱ ትንሽ hint ኖራቸው አይደለ ሀዲስ እንዴት እንደሚተላለፍ አሁን ይህ ሙሉ ዘገባው እዚህ የለም ሙሉ ዘገባው አይደለም ተቆርጧል ግን የተወሰነ ሰንሰለት አየን አልይ ከነቢዩ መሐመድ ስለ ላ ስለም ዘገበ አይደለም ከአልይ ማን ዘገበ ልጁ ሁሴን ዘገበ ከሁሴን ማን ዘገበ አልይ ዘገበ እነዚህ ደግሞ የተጠቀሱት አራቱ የመጨረሻ አራተኛው ሱሐቢይ ነው ጥርጥር የለውም እሱ አይመረመርም የአልይ ልጅ ማን ነው ሁሴን ነው እሱም ሱሐቢይ ነው ከዛ አልይ አለ ማለት ነው የሁሴን ልጅ ታብዕይ ነው እዚህ ዘገባን የተወሰነ ተረዳችሁ እንደዚህ ነው የሚተላለፈው አንዱ ካንዱ አንዱ ካንዱ ዘገባ የሚዘግቡት ደግሞ የታወቁ መሆን አለባቸው የታመኑ ሀዲስ መርማሪዎች የራሳቸው ሆነ መመርመሪያ አላቸው إن شاء الله የተወሰነች እቺ sample በዛው እየተረዳችሁት እንድትሄዱ በሚል ነው የነገርኳችሁ አን ረሱሉላህ ለ ላሁ ወሰለም ከነቢያችን ሰለላሁ ላሁ ወሰለም እየዘገበ ማን የተዘገበ አልይ ማለት ነው قال አለ ነቢዩ መሐመድ ስለ ላ ምን አሉ ላ ተተኪዙ አትያዙ ላ ተተኪዙ አትያዙ ቀብሪ ቀብሬን አትያዙ ዒዳ ዒዳ አድርጋችሁ የኔን ቀብር አትያዙ አሉ ነቢይ መሐመድ ስለ ላሁ ወሰለም ስለዚህ ቀዒድ አድርጋችሁ አትያዙት ማለት እየተመላለሳችሁ አትምጡ ወደ ቀብሬ ለተለያየ ምክንያት ሊሆን ይችላል ለማክበር ክብረ በዓል ዱዓ ሊያደርግ ሰደቃ ሊያወጣ እየፈለገ ይሁን እየተመላለሱ እዛ ቀብር ሰዓት እየጠበቁ መመላለሱ አታድርጉ አሉ ነቢይ ስለ ላ ሰለም ወላ ተተኪዙ አትያዙ አሉ አሁንም ብዩተኩም ቁቡራ ቤቶቻችሁን ቀብር አድርጋችሁ አትያዙ ቤቶቻችሁን ቀብር አድርጋችሁ አትያዙ ምንድነው ቤቶቻችሁን ከሶላት አትከልክሏት በቤቶቻችሁ ሶላት ስገዱ ለማለት ነው ወሰሉ አለየ በእኔ ላይ ደግሞ ሶላዋት አውርዱ ወሰሉ አለየ በእኔ ላይ ሶላዋት አውርዱ ፈኢነ ተስሊመኩም የእናንተ ሰላምታ ኮ የእናንተ ሰላምታ ያው ሶላዋት ማለት ነው የብሉኒ ደርሰኛል የብሉኒ ደርሰኛል አይነማ ኩንቱም የትም ብትሆኑ አይነማ ኩንቱም የትም ብትሆኑ የእናንተ ሶላዋት የትም ብትሆኑ ይደርሰኛል ስለዚህ እላ አላችሁበት ሆናችሁ ሰለዋት አውርዱ ይደርሰኛል ረዋሁ ፊል ሙክታራ ይላል ስለዚህ አሁን ካለፈው ባብ ምንድን ነው የምንማረው ነቢዩ መሐመድ ስለ ላ ስለም እንደምታዩት ከቁርአኑና ከሀዲሱ ምንረግ ሀዲሶቹ ነቢያ ስ ላ ስለም ቀብሬን አትያዙ እያስጠነቀቁ ነው ይሄ ለዚህ ባብ ማለት ነው አሁን ከዚህ በፊት ያሳለፍናቸው ቁርአኖችም ማስረጃ ይሆናሉ ለምን ነቢዩ ስ ሰለም ሰው ልጅ ሽርክ እንዳይሰራ ብዙ ሀዲስ ቁርአን ማስረጃዎች አሉ ብዙ መንገድ ከልክለዋል አሁን ከአንዱ ከከለከሉት ውስጥ የእሳቸውን ቀብር መሄድ መመላለስ ተመላልሶ መጠየቅ የእሳቸውን ቀብር ሽርክ አይደለም አይደለ ግን ቢዳ ሊሆን ይችላል ግን እሳቸውን እስካላመለከ እስካልጠየቀ ድረስ ሽርክ ላይሆን ይችላል ግን የሽርክ መንገድ ነው ስለዚህ ተውሂድን ከሚያጎሉ ነገሮች ነው ደግሞ ወደ ሽርክ የሚወስድ ሆነ ነቢያችን ስለ ላ ሰለም ከልክለውናል እዚህ ነቢዩ መሐመድ ስለ ላ ሰለም ተውሒድን በደንብ አድርገው አስተምረዋል ወደ ሽርክ የሚወስድ መንገድ ደግሞ ሁሉንም መንገድ ዘግተውታል ማለት ነው ወደ ቀጣይ ባብ ሄዳለሁ ጥያቄ ካላችሁ ያው በጎን እየጠየቃችሁ እንሻላ باب باب ما جاء يمتى أن بعض هذه الأمة أن ከፊል كفيل هذه الأمة يزج أمة كفيل كو يعبد ጣውታትን ያመልካል አሁን ይችን ተከታተሉኝ እሺ ጥያቄ ጠይቃችኋለሁ ማስረጃ መጣጡም እሱ ቀጥታ ስላልሆነ እንዴት አድርጋችሁ ባቡን እንደምታዩት እስቲ ጠይቃችሁ ባቡ ቀላል ነው ማጃ የመጣ አነ بعض هذه الامه የዚች ኡማ ከፊል እኮ ይቺ የነቢያችን ስለ ላሁ ሰለም ኡማ ከእሷ ውስጥ የተወሰኑ ግለሰቦች የተወሰኑ ቡድኖች የዕቡዱ ለአውሳን ጣዖታትን እንደሚያመልክ የመጣ ማስረጃ አለ እንግዲህ ሼኹ ከዚች ከነቢያችን ስለ ላሁ ለ ስለም ኡማ ውስጥ የተወሰኑ ቡድኖች ጣዖት አምላኪያን እንዳሉ ያው ጣዖት ሲባል ታውቁታላችሁ እንጨት ሊሆን ይችላል ነቢዩ መሐመድ ስለ ስለም ዒሳ ሊሆን ይችላል ሸይጣን ብዙ ከአላህ ውጭ የሚመለክ ለማለት ነው ወቀውሉ ተዓላ የአላህ ንግግር ነው ምን አለ አላህ በቁርአኑ አልከሪም አለም ተራ አታይም እንዴ ኢለለዚነ ኡቱ ኢለለዚነ ወደ እነዚህ አታይም እንዴ ኡቱ የተሰጣቸው ነሲበን እጣን ሚነል ኪታቢ ከመጽሐፍ ከመጽሐፍ እጣን የተሰጣቸውን አታያቸውም እንዴ ከመጽሐፍ እጣ የተሰጣቸው ማለት ምን ማለት ነው ያው የወረደላቸው ለማለት ነው እሺ አይሁዶች ለምሳሌ እጣ ተሰጥቷቸዋል ምን ተሰጣቸው ተውራ እንደዛ ለማለት ነው ዩእሚኑነ ያምናሉ ው እጣ ተሰጥቷቸው ከመጽሐፍ መጽሐፍ ወርዶላቸው ማለት ነው መጽሐፍ ወርዶላቸው እያለ ዩእሚኑነ ቢልጅብቲ በጣዖት በጅብት ያምናሉ በጣዖት ማለት ነው ወጣጉቲ ጣዖት ጅብትና ጣዖት የሚለው ጣዖት ጣዖት እለዋለሁ በኋላ ላይ ራሱ ያብራራዋል ማብራሪያ ይመጣል የቁ ወየቁሉነ ይላሉ አየ መጽሐፍ ወርዶላቸው እያለ ሸይጣንን ይሉታል ጅብት የሚለውን ሰይጣንና ጣዖታት ያመልካሉ ሰይጣንና ጣዖት ካበለኩ በኋላ ይላሉ ወየቁሉነ ይላሉ ሊለዚነ ከፈሩ ለነዚያ ለከፈሩት ይላሉ ለከፈሩት ምን ይሏቸዋል ሃኡላይ እነዚህ እኮ አህዳ ቀጥተኛ መንገድ የተከተሉ ናቸው ሚን ለዚነ አመኑ እነዚያ ከነዛ ካመኑት ሰቢላ መንገድን ካመኑት ምን ማለት ነው ቃል በቃል ከገባቸው ሀሳብ ምንድን ነው እነዚያ መጽሐፍ የወረደላቸው የሚያመላክተው ለአይሁዶች ነው እነዚያ መጽሐፍ የወረደላቸው ዩሚኑነ ቢልጅብት ወጣቁት በድግምትና በድግምትና በጣዖት ያምናሉ በድግምትና በጣዖት ያምናሉ ወየቁሉነ ይላሉ ሊለዚነ ከፈሩ ለነዚያ ለከፈሩት ይላሉ ለነማን ለቁረይሾች ይላሉ አይሁዶቹ አይሁዶቹ በድግምትና በጣዖት እያመኑ መጽሐፍ ወርዶላቸው እያለ በድግምትና በጣዖት ያምናሉ ከዛ ደግሞ ይላሉ ለነማን ለካፊሮቹ እነማን ናቸው ቁረሾቹ ለቁረሾች ምን ይሏቸዋል ሀኡላ ያህዳ እነዚህ እኮ ቀጥተኛ መንገድ የተከተሉ ናቸው ሚን ለዚነ አመኑ ሰቢላ ከነዚያ ካመኑት ከሙስሊሞቹ አያቸው አይደል የሚሰሩትን ለምንድን ነው አይሁዶች መጽሐፍ ወርዶላቸው ስለነበረ ሰዎች ምን ይላሉ ይመዝናሉ ብሎ ይገምቱ ነበረ ቁረሾችንም ስለዚህ ጠየቋቸው ማለት ምን አሉ እነሱ አውቆ ሰዎችን ለማጥመም እነዚህ ካመኑት ከነቢዩ መሐመድ ስለ ላ ስለም ከተከተሉት እነማን ይሻላሉ አሉ ጣዖት አምላኪያን ይሻላሉ አሉ ያቁታል እኮ ሀታ እኮ ወላ ጠላ ቢጣሉ በአምልኮ ሲታይ እኛ ለምሳሌ ከጣዖት አምላኪያን አይሁድ ይሻላል አይሁድ ይሻላል ከአይሁድ ክርስቲያን ይሻለናል ከየትኛውም በአለም ካለ ሃይማኖት ሁሉ ለእኛ የቀረበ ነሳራ ነው አንዳንድ ሰው የተሳሳተ አስተሳሰብ ልጅ ይችላል አምልኮ የማያመልክ የማያመልክ የሚሻል ይመስለዋል ከክርስቲያን ለምሳሌ እንደ አሜሪካ አይነት ህዝብ ከሃይማኖት የወጣ አለ አይደለ ዝም ብሎ እንደ እንስሳ የሚኖር አይደለም ከሃይማኖት ከሌለው ሰው መቶ ቁርአን አለ ክርስቲያኖች ይሻላሉ ከክርስቲያኖች አዎ ክርስቲያን ይሻላሉ ከማንም ከየትኛውም የበለጠ ማለት ነው እሺ አፉን አንድ ጊዜ እሽም ስለዚህ አይሁዶቹ ሰዎችን ለማሳሳት ምን አሉ እናንተ አሏቸው ለቁረሾቹ እንዳይሰልሙ ስለፈለጉ ነው ቁረሾቹ እንዲሰልሙ ስላልተፈለገ ለቁረሾች ምን አሏቸው እናንተ ቁረሾች እኮ እነዚህ ከነዚህ ካመኑ ትሻላላችሁ ትበልጣላችሁ አሏቸው ለምንድን ነው እንደዚህ ያሉት እንዳያምኑ ሂስድ ነው እሺ ስለዚህ ከዚህ ምን አሁን የምንረዳለን ከዚህ ቁርአን አይሁዶች በድግምትና በጣዖት ያምኑ ነበረ ነው በቃ እሺ ሌላ ደግሞ እና ደግሞ ያው የሌላውን ተረድተናል ከዚህ ባብ ጋር የሚገናኘውን ነው ወቀውሉ ላህ ተላ ሌላ ደግሞ የአላህ ንግግር ቆል በላቸው እስቲ ሀል ኡነቢኡኩም ልንገራችሁ ወይ ቢሸሪን በመጥፎ ስራ ሚን ዛሊከ ከዚህ ከዚህ ይመጣል ከዚህ በበለጠ መጥፎ ስራ የትኛው እንደሆነ ልንገራችሁ ወይ መሱበተን ምንዳ ያለው አፎን እናንተ አሁን ከምትሉት የበለጠ አላህ ዘንድ መጥፎ ምንዳ ያለው ልንገራችሁ ወይ እንደ አላህ ዘንድ አላህ ዘንድ አሁን እናንተ ከምትሉት የበለጠ መጥፎ ምንዳ የሚያገኘው ልንገራችሁ ወይ በላቸው እነሱ እነማን ናቸው መላዓነሁ ላሁ አላህ የረገማቸው መላዓነሁ ላሁ አላህ የረገማቸው ወገضበ አለይህ የአላህ ደግሞ የተቆጣባቸው ወጀዓለ ሚንሁም ከነሱ ውስጥ አደረጋቸው ወጀዓለ ሚንሁም ከነሱ ውስጥ አደረጋቸው አልቂረደተ ዝንጀሮዎች ወልኸናዚረ አሳማዎች ወዓበደ ጣጉት ጣዖት አምላኪያን አደረጋቸው ምንድ ነው መላዓነሁ ላሁ አላህ የረገማቸው ወገዲበ አለይህ አላህ የተቆጣባቸው ወጀዓለ ሚንሁም አላህም ደግሞ አደረጋቸው ቂረደተ ዝንጀሮ ወልኸናዚረ አሳማ አደረጋቸው ወአበለጣው ጣዖት አምላኪያን አደረገባቸው አላህ የተቆጣባቸው አላህ የረገማቸው ማለት ነው እነዚህ እነማን ናቸው አይሁዶች ናቸው አላህ በቀጥተኛ መንገድ መጥቶላቸው ሲከፍሩ ድሮ የተወሰኑትን አላህ ዝንጀሮ አድርጓቸው ነበረ የተወሰነቹን ደግሞ አሳማም አድርጓቸው ነበር አላህ አዎ ጥያቄውን እጠይቃቸዋለሁ ኡላኢከ እነዚህ እኮ ሸሩን መጥፎ ናቸው መካነን ወአضሉ አን ሰዋኢ ሰቢል ሸሩ መካ ከሁሉም መጥፎ እነዚህ ናቸው ወአضሉ የጠመሙ ናቸው አንሰዋይ ሰቢል ከቀጥተኛው መንገድ የጠመሙ ናቸው ይላል እነዚህ አይሁዶችን ነው ሁለቱም ቁርአን አንቀጽ እስካሁን የሚወርድ ያለው አይሁዶች ላይ ነው ወቀውሉሁ ተዓላ አሁንም የአላህ ንግግር ነው ቃለ ለዚነ ገለቡ እነዚያ ያሸነፉት አሉ ያሸነፉት አሉ አላ አምሪህም በትእዛዛቸው በትእዛዛቸው ያሸነፉት አሉ ይሄ ስለማን ነው ታሪኩ ስለ እንትን ነው ስለ አስሓቡል ከፍ ነው አንድ ጊዜ አፎን አንድ ጊዜ እሺ ቃለ አለዚነ ቀለቡ ቃለ አለ አለዚነ እነዚያ ገለቡ ያሸነፉ አለ አምሪህም በትእዛዛቸው ያሸነፉ አስሓብል ካፍ ነው የሚወራው ስለ አስሓብል ካፍ ሲያወራ እነዚያ ትእዛዙን ያሸነፉ ሰዎች አሉ ምን ማለት ነው ባለስልጣናትና ጉልበተኞ የነበሩት አዛዦች የነበሩት ምን አሉ ለነተኺዘን አለይህም መስጅዳ መስጅድ እንገነባለን አሉ ይሄ አስሐብል ካፍ አለ አይደለም ወደ ከተማው ከወጡ በኋላ ወደ ዋሻቸው ተመልሰው ከዛ ዋሻቸው ላይ ሲያገኙ የሞቱትን ከዛ ጥሩ ሰዎች ስለነበሩ እዚህ ጋር ምን አሉ እንገነባለን መስጂድ አሉ እነሱ ቀብር እነሱ የሞቱበት ቦታ ላይ ያው የሽርክ መንገድ ማለት ነው አሁን ቁርአን የመጣው ሁሉ እንደምታዩት አንደኛው ሱራ አስሐብል ካፍ ነው ሽርክ ያመላከተን ሌላው ደግሞ ስለ አይሁዶች ነው አይደለም እንዴት አሁን ርዕሱ ደግሞ ምንድን ነው የሚለው ከዚች ኡማ ነው ያለው አይደለ ይቺ ኡማ ነው ያለው ይቺ ኡማ የነቢያችን ስለ ላ ስለ ኡማ ቁርአን ያመጣው ደግሞ ማስረጃ የአይሁዶችና የአስሓብል ካፍ ነው መልሱ ቀጣይ ሐዲስ የምንቀራው ላይ አለ እናንተ ምን ይመስላችኋል ለምን ይመስላችኋል ምን አገናኘው እኛ ሌላ እነሱ ሌላ ትንሽ አስተካክሉት ቀርቧችኋል አሁን የጻፈው የቀረባለ ግን ትንሽ ማስተካከል በትክክል እንዲመለስ ትክክል ነው ትንሽ ቢስተካከል ነው ያው አላሁ አክበር ሽርክ ይመሳሰል ግን እኛ አሁን ጥያቄው እነሱ እሺ ነቢይ መጣላቸው አስተማራቸው ወደ ሽርክ ገቡ እኛ ደግሞ ሌላ ሰዎች ነን እኛ በእነሱ አንጠየቅም አሁን እኮ ባቡ የሚለው ከነቢያችን ስለ ላ ኡማ ውስጥ ጣዖት የሚያመልክ ይመጣል አለ ደግሞ ቁርአን ያመጣው ከነቢዩ ሙሳ ህዝብ ነው ያመጣው ከነቢዩ ሙሳ ህዝብ ጣዖት የሚያመልኩ እንደመጡ ነው ያስረዳን ቁርአን ላይ እና ደግሞ አስሐበል ካፍ ነው ያመጣው እኛ ሌላ እነሱ ሌላ ትክክል ተመልሷል ምንድነው ዋናው አይሁዳዎችንና ነሱራዎችን የሚከተል የሚመሳሰል ሰው ተከትለን የእነሱ መንገድ ስለምንጠምነው ያው በማብራሪያ አሁን ይመጣል መልሱ ተመልሷል ማሻአላህ አን አቢ ሰዒድ ለምን ቁርአኑ እንዳመጣ አሁን ይገባችኋል አዎ ምን ይላል የታለ وعن أبي سعيد رضي الله عنه أبو سعيد بزقب حديث الله ملكام سراون يودلتنا أن رسول الله صلى الله عليه وسلم قال نبياتنا صلى الله عليه وسلم منالو لتتبعن تكتلالاتشو أيو لتتبعن تكتلالاتشو ሰነነ ሱነንም ሰነንም ይቻላል ሱነነ ብታዩ እናንተ ጋር ችግር የለውም የተጻፈው ሱነነ መንካና ቀብሊኩም ከእናንተ በፊት የነበረውን መንገድ ትከተላላችሁ አሉ ነቢ ስ ሰለም ለተተቢዑነ ትከተላላችሁ ሱነነ መንካነ ቀብሊኩም ከእናንተ በፊት የነበሩትን ህዝቦች መንገዳቸውን ትከተላላችሁ ሐዝወ ልቁዘት ቢልቁዛ ምን ማለት ነው ይሄ ጦር የሚወረወር ቀስት ላይ ቀስት ላይ የሚወረወር ላይ ጫፉ ላይ እንትን ያደርጉበታል የዶሮ ላባ ለጌጥ ቢያስቀምጡ እኳ እናንተም እሱን ታደርጋላችሁ ጥቅም የለውም እኮ ግን ከነሱ ጋር በጣም መከተላችሁ የተነሳ ያንን እኳ ቢያደርጉ ታረጋላችሁ በሌላ አማርኛ ባጭው አማርኛ ምን ማለት ነው እርምጃ በእርምጃ ትከተላላችሁ ማለት ነው ቃል በቃል ቅድም የነገርኳችሁ ነው ቀስት ላይ የዶሮ ላባ እኳ ቢያስቀምጡ እናንተም ታስቀምጣላችሁ ማለት ነው በሌላ አማርኛ አነጋገር ሲገለጽ ደግሞ በሀገራችን እርምጃ በእርምጃ ትከተለዋችኋላችሁ ማለት ነው ለእነሱ ሐታ ለው ደኸሉ ሐታ ለው ደኸሉ ቢገቡም እኳ ሐታ ለው ደኸሉ ቢገቡም እኳ ሑጅረ ብብን የድብ ጉድጓድ ቢገቡ እኳ የድብ ጉድጓድ እኳ ቢገቡ ለደኸልትሙሁ ትገቡታላችሁ ለደኸልትሙሁ ትገቡታላችሁ አያችሁ አይደለም ነቢይ ስለ ስለም የእናንተ ከእናንተ በፊት የነበሩ ህዝቦችን መንገድ ትከተላላችሁ እርምጃ በእርምጃ ትከተላላችሁ የድብ ጉድጓድ እኳ ቢገባ አብራችሁ ትገባላችሁ አሉ ነቢ ስለ ስለም የድብ ጉድጓድ የገባ የታወቀ ነው እኮ ይበላል እንደዛ እኮ የሆነ ትገባላችሁ አሉ ነቢ ስለ ሰለም ቃሉ ከዛ ሶሓቦቹ ምን አሉ ያ ረሱሉላህ ያ ረሱላላህ አንቱ የአላህ መልእክተኛ ሆይ አልየሁደ ወነሳራ የሁድና የሁዳንና ነሳራውን ነው ወይ የምንከተለው አሏቸው የሁዳንና ነሳራን ነው ወይ የምንከተለው ሲሉ ቃለ ነቢ አሰላልት ምን ፈመን ታዲያ ማንን ነው የምትከተሉት አሉ ምን ማለታቸው ነው አዎ የሁዳንና ነሳራን ትከተላላችሁ አሉ ነቢ ስለ ላ ሰለም በአማርኛ ድብ ነው በአማርኛ ድብ ድብ ነው እኔ እንጃ እኔ ማቆ ግን የቀራሁትም ድብ ነው በአማርኛ ድብ የሚባል አታቆ ድብ ይሄኛው ሳይሆን ጅቡ ሌላ ነው ጅብ ሌላ ነው ድብ ማለት እኛ ሀገር እኮ የለም መሰለኝ <laughs> ድብ ታውቃላችሁ አይደለም ድብ አለ ብዙ ጊዜ በቴሌቪዥን በእኛ ሀገራችን እንኳ የለም በቴሌቪዥን አይታችሁ ከሆነ ይሄ እንትን ላይ የሚኖረው ድብ እንትን ጋር በረዶ አካባቢ የሚኖር ወይ አውሮፓ ምናምን ነው እንጂ እኛ ጋር አካባቢ የለም በረዶ አካባቢ የሚኖረው ነጩ ነው አሳ ነው ብዙ ጊዜ የሚበላው መሰለኝ ዋሻ ላይ ይኖራል ብቻ መጦ ኃይለኛ እንስሳ ነው እኔም አላውቀውም በአካል እሺ የእሱን ጉድጓድ ኳቢ ገቡ ትገባላችሁ አሉ አዎ በእንግሊዘኛ ቢር ይሉታል እና ትከተላላችሁ አሉ ነቢያችን ስለ ላሁ ሰለም ስለዚህ ከዚህ የምንረዳው የእኛ ኡማ በዚህ በላ እንደሚመታ ነው ስለዚህ የእነሱን ትከተላላችሁ ካሉን እነሱ ሽርክ ከሰሩ ምን እናደርጋለን ማለት ነው ከኛ ኡማ ውስጥ ምን የሚሰራ ይመጣል ማለት ነው አሁን እነሱ ምን እንደሰሩ አወቅን እነሱ ምን እንደሚሰሩ አወቅን አይደለ እነሱ ነቢያቸው ከሞቱ በኋላ ሽርክ እንደሰሩ አውቀናል አይተናል አሁን ቁርአን ያመጣው ቁርአን ያመጣው ለዛ ነው እነሱ ሽርክ እንደሚሰሩ አስረዳን ከዛ ደግሞ ሐዲስ አመጣ ምን የሚል እኛ እነሱ ከኛ ውስጥ ሁላችንም አይደለንም ከኛ ውስጥ ግን እነሱን የሚከተል እንደሚመጣ ስለዚህ ከኛ ውስጥ ምን የሚሰራ ይመጣል ማለት ነው እነሱ እንደሰሩት እነሱ እንደሰሩት ሽርክ የሚሰራ ይመጣል ማለት ነው ገባችሁ እነሱ እንደሰሩት ሽርክ የሚሰራ ይመጣል ማለት ነው አላህ ይጠብቀን እና ደግሞ ምንድነው ነው ከዚህም ነቢያችን ስለ ላ ሰለም ብዙ ጊዜ አጠንክረው ብዙ ጊዜ አበክረው የተናገሩት ነገር ምንድን ነው ይሁዳዎችን ከመከተል አስጠንቅቀውናል እነሱ የሚሰሩትን ከመስራት መቆጠብ አለብን እነሱን ከመመሳሰል መቆጠብ አለብን እነሱን መቃር ነው ያለብን በተቻለን መጠን ሃይማኖታችን ጋር የእኛን ተመሳሰሎ ከሰሩ አያገባንም ግን በተቻለ መጠን ከነሱ መራቅ መመሳሰል የለብንም አንዳንድ ነገር ሲያደርጉ እንደሱ አብረን ማድረግ የለብንም ጸጉር ሲቆረጡ ለምሳሌ ኳስ ተጫዋች ሊሆን ጸጉር ሲቆረጡ እንደነሱ መቆረጥ ሱሪ የተጣበቀ ሲለብሱ የተጣበቀ መልበስ የሆነ ልብስ ሲለብሱ እንደነሱ መልበስ ይሄ ትልቅ ጥመት ነው ነቢያችን ስለ ላ ስለም ያስጠነቀቁን ነው እኛ ሙስሊሞች አይሁዶችንና ክርስቲያኖችን መመሳሰል የለብንም ሌላ ሴቶች ወንዶችን መመሳሰል የለባቸውም ሴቶች ደግሞ ወንዶችን መመሳሰል የለባቸውም ሁለቱም ሌላ ናቸው ወንድ ወንድ ነው ሴት ሴት ነው ሴት ወንድ መመሳሰል የለባትም ወንድ ደግሞ ሴት መመሳሰል የለበትም ገባ ይህን ይህን ነገሮች ሁሉ መጠንቀቅ አለብን ይሄ ትልቅ ርዕስ ነው ኢንሻአላህ በጣም መጠንቀቅ ያለብን ማለት ነው ወሊሙስሊሚን ሙስሊም በዘገበው ሐዲስ ደግሞ አን ተውባነ ረዲየላሁ አንሁ ከተውባን አነ ረሱላ ላህ ለ ላሁ ለ ሰለም ቃለ ነቢያችን ስለ ላሁ ሰለም ብለዋል ኢነላሃ አላህ እኮ ዘዋሊ አሉ ነቢያችን ስለ ላ ስለም ሲናገሩ ኢነላ አላህ እኮ ዘዋሊ አቀረበልኝ አልአርض ምድርን አቀረበልኝ ለእይታ ማለት ነው እንዲያያት ነቢያች ስለ ስለም ምድር ሁሉ ቀረበችላቸው እያዩት ማለት ነው አላህ ችሎታ ነው እንዴት እንዳሳያቸው ብቻ ምድርን ሁሉ ለነቢያችን ስለ ላ ሰለም አቀረበላቸው ፈራአይቱ ከዛ አየሁኝ መሻሪቃሃ ምስራቋን ወመጋሪባሃ ምዕራቧንም ምስራቋንም ምዕራቧንም አየኋሉ ነቢያችን ስለ ላሁ ለ ሰለም የምድርን ማለት ነው ወኢነ ኡመቲ የኔ ህዝቦች እኮ ሰብሉቁ ሙልከሃ ንግስናዋ ስልጣንዋ ይደርሳል ማዝውየሊ ሚንሃ ከዚች ከምድሯ ውስጥ እኔ ለእኔ ለይታ የቀረበልኝ ያክል ምድር ሁሉ ይደርሳል አሉ ነቢያችን ስለ ላ ሰለም የሙስሊሞች ንግስና ስልጣን ለእኔ የቀረበልኝ ሁሉ የታየልኝ ከምስራቅ እስከ ምዕራብ የሙስሊሞች ስልጣን ይደርሳል አሉ ነቢ ስለ ላሁ ሰለም ይህም እንዳሉትኝ በተለይ ደግሞ በኦሞይን በስልጣን ጊዜ ምን ማለት ነው በተቻላችሁ የእስልምና ታሪክ ማወቅ ጥሩ ነው <clears throat> ነቢይ መሐመድ ስለ ላሁ ሰለም ከሞቱ በኋላ ከሊፋዎች ገዙ ከሊፋዎች ማለት አቡበክር ስዲቅ ዑመር ብን ጣብ ዑስማን ብን አፋን አልይ ብን አብ ጣሊብ ከዛ በኋላ ሙዓውያ ብን አቢ ሱፊያን አለ رضي الله عنه። ከዛ ደግሞ የሙዓውያ ልጅ የዚድ አለ የዚድ رحمه الله የሙዓውያ ልጅ ነው እሱ አለ ከዛ በኋላ ደግሞ እየተተካኩ ኦሞይን ይባላሉ ኦሞይን ባለስልጣናት ገዙ ንጉሶች ናቸው ኦሞይን ማለት ነው ኦሞይን በእስልምና ጥሩ ታሪክ ያላቸው ናቸው ሺዓዎች ወይ ደግሞ ሌላ አንዳንድ ሙብተዲያዎች መጥፎ ሊያወሩ ይችላሉ ግን ኦሞይን በአጠቃላይ በእስልምና ጥሩ ታሪክ ጥለው የሄዱ ትልቅ የእስልምና ለእስልምና ትልቅ የሰሩ ምርጥ ባለስልጣናት ነበሩ ማለት ይቻላል በአጠቃላይ ማለት ነው በእነሱ ጊዜ ነው እንዳለ እስልምና ስፔን ድረስ ብዙ እስልምና በጣም የተስፋፋው እስከ የምታዩት እስከ ቻይና ከጫፍ እስከ ጫፍ ያዳረሱት ኦሞዮች እነሱ ነበሩ ዋና ከተማቸው የነበረው ያው ዲመሽቅ ወደ ዲመሽቅ ወደ ሶሪያ አካባቢ ነበረ ኦሞውይን ማለት ነው እና ትልቅ ታሪክ አላቸው ከዛ በኋላ ከኦሞውይን በኋላ አባስይን መጡ እያለ ይቀጥላል ስለዚህ በኦሞውይን በተለይ በጣም የተዳረሰው ኦሞይኖች ነበሩ ሲገዙ የነበረው ማለት ነው ነቢያችን ስለ ላ ስልም ይዳረሳል አደር አሉ ከዛ ምን አሉ ቀጥለው وأعطيت ተሰጠኝ الكنزين ሁለት ከንዞች ተሰጡኝ ሁለት ከንዞች ከንዝ ማለት ንብረት እንደማለት ነው ያው ብረትም ይባላል አንዳንድ ጊዜ ከንዝ ንብረት ሁለት የተከበሩ ንብረቱ ተሰጡኝ አልአህመር ወልአብየብ ቀይና ነጭ አሉ ነቢያችን ስለ ላሁ ሰለም ቀይና ነጭ ሁለት ከንዞች ተሰጡኝ አሉ ነቢያችን ስለ ላሁ ሰለም ከዛ ነጭ ምን እንደባለት እንደሆነ ይመጣል አልአሕመር ወልአብየድ ካልመጣ እንሻላ ነገራችኋሉ ወኢኒ አሉ ከዛ እኔ እኮ እስቲ ይመጣል አዎ ብቻ አህመር ማለት ቀይ ለማለት ነው ቀይ ምንድነው ወርቅ ወደ ወርቅ ነው የሚያመላክተን ወርቅ ደግሞ ምንድነው ሮሞችን ሩሞችን የሚያመላክተን ነው ምን ማለት ነው ሮሞች ብዙ ጊዜ ወርቅ ስለነበረ የሚጠቀሙት እነሱን ተሰጠኝ ማለት ሙስሊሞች ሮምን ያሸንፋሉ ማለት ነው እንደ በታሪክም እንዳያችሁት ሙስሊሞች ሮሞችን አሸንፈው ቢዘንቲን የምትባለው ኮንስታንቲኖፕል የምታቋት ከሆነ አሁን ኢስታንቡል የምትባለዋ ድሮ የነሳራዎች ዋና ከተማ ነበረች አሌክሲያንድሪያ እነ አሌክሲያንድሪያ እነ ኮንስታንቲ ኢስታንቡል አሁን የሚባሉት ሁሉ ትልልቅ የነሷራዎች ከተማ ነበሩ ሙስሊሞች ናቸው የከፈቱት ከዛ በኋላ ማለት ነው እስክንድሪያ እስክንድሪያ ነው አሁንም ኮንስታንቲኖፕል ድሮ የምትባለው አሁኗ ኢስታንቡል ትባላለች ቱርክ ውስጥ ያለች ትልቅ ከተማ ናት የቱርክ ድሮ እንኳ ዋና ከተማ ነበረች አዎ ቱርክ ውስጥ ነው ያለችው ከተማ ናት እና ብዙ አለ ወላ ሐታ ሶሪያ ፍልስጢን ኡርዱን ይሄ ምስር ይሄ ሁሉ የምታውቋቸው እኮ ድሮ በሮም ነበር የሚገዙት እኮ ሙስሊሞች ናቸው ከዛ ነጻ ያወጡት እንጂ በሮም ኢራቅ ይሄ የምታዩት ደግሞ በፋርሶች ይገዛ ነበረ በፋርሶች በኢራኖች ከዛ ሙስሊሞች መጥተው ነው ከፋፈቱት ወልአብየድ ማለት ደግሞ ነጭ ነጭ ደግሞ የተባለው ብር ብርን ነው ብር ማለት ደግሞ ፋርሶችን ለማመላከት ነው ፐርሻ የሚሏቸው ማለት ነው ፋርሶችን ለማመላከት እነሱ ድሮ ብዙ ጊዜ የሚጠቀሙበት የነበረው ብር ነበረ የሚጠቀሙት ብር ነበረ የሚጠቀሙት እና እነሱንም ይከፈታል ባጭሩ ምን ለማለት ነው ሮምና ፐርሻን ፋርሶችን ትከፍታላችሁ ነው እንዳሉት ነቢያችን ስለ ላ ስለም ሙስሊሞች ሁለቱንም ከፍተዋል وإني አሉ እኔ እኮ سألت ጠየቅኩኝ ربي ጌታዬን ጠየቅኩኝ አሉ እዩ ይሄ ራሱ አንድ የነቢያችን صلى الله عليه وسلم ተአምር ነው እሳቸው ሲሞቱ እኮ መዲ የመን እና ዛ ሒጃዝ አካባቢ ነው እንጂ ወይ በደንብ አልወጣም ነበረ ኢብን ሀታ እነ ምስር ምናምን የተከፈቱት በዑመር ብን ኸጣብ ጊዜ ነው እነ ፍልስጢን እንጂ ነቢያችን አላዩም ይህን ሁሉ አላህ ነው የነገራቸው ወኢኒ እኔ እኮ አሉ ሰአልቱ ረቢ ጌታዬን ጠየቅኩኝ ወኢኒ እኔ እኮ ሰአልቱ ረቢ ጌታዬን ጠየቅኩኝ ለኡመቲ ለህዝቦቼ አያችሁ ጌታ ጌታዬን ጠየቅኩኝ ለማን ለኡመቲ ለኡመቴን ብዬ ጌታዬን ጠየቅኩኝ አን ዩህሊከ አላ ዩህሊካሃ እንዳያጠፋት እንዳያጠፋት ጠየቅኩኝ ቢሰነቲን አመቲን አጠቃላይ በሆነ በላ እንዳያጠፋቸው ነቢያችን ስለ ላ ሰለም ጠየቅኩኝ አሉ አላህን ጠየቅኩኝ አዳራሽ በሆነ አጠላይ አዳራሽ በሆነ እንዳያደርስ እንዳያጠፋቸው ምን አለ እዚህ ጋር አይ يعم الكل وسنة والسنة الجدب الذي يكون بها على كل عام من ማለት ነው አለ አማ ማለት አጠቃላይ የሆነ ማለት ነው ሁሉንም የሚያዳርስ ቢሰና ማለት ድርቅ ማለት ነው ሁሉን የሚያዳርስ የሆነ ድርቅ ስለዚህ በድርቅም እማዋን ሁላ እንዳያጠፋት ነቢያችን ስለ ላ ስለም አላህን ጠየቅኩኝ አሉ ወአላ ደግሞ ሌላ አንድ ጥያቄ የጠየቁት ይህንን ነው አንደኛ አጠቃላይ በሆነ ድርቅ በአጠቃላይ እንዳያጠፋቸው ሌላ ሁለተኛ ወአላ ዩሰሊጥ አለይህም ደግሞ በእነሱ በላያቸው ላይ ላያደርግባቸው ወአላ ዩሰሊጥ አለይህ ማለት በላያቸው ላይ ላያደርግባቸው አድወን ጠላታቸውን ጠላታቸውን በላይ ላይ እንዳያደርግባቸው ሚንሱ አንፉሲም ከነሱ ውጭ ከነሱ ውጭ ያለ ጠላት በላያቸው ላይ እንዳይሆንባቸው ጠየቅኩኝ ፈየስተቢሓ ማለት ሐላል ሊያደርግ በይባተሁም ሜዳቸውን በይባ ማለት ሜዳቸውን ሐላል ሊያደርግባቸው ሜዳቸውን ሐላል ሊያደርግባቸው ማለት ያው ከተማቸውን ተቆጣጥሮ የፈለገውን እያረዱ የፈለጋቸውን ባሪያ ሊያደርጉ ማለት ነው እንደዛ እንዳያደርጉ ነቢያችን ስለ ሰለም ዱዓ አደረጉ ማለት ነው ስለዚህ ሁለት ዱዓ አደረጉ አንደኛው በአጠቃላይ የሆነ ድርቅ እንዳያጠፋን ሁለተኛው ደግሞ ከኛ ውጭ ያለ ጠላት መጥቶ በላያችን ላይ ሆኖ እኛን እንዳይገለን እንደፈለገ እንዳያደርገን ሁለት ዱዓ አደረጉልን ነቢያችን ሰለላሁ ላሁ ሰለም ወኢነ ረቢ ቃለ ጌታዬ አለኝ አሉ ነቢያችን ስለ ሰለም አላህ ምን አላቸው ያ ሙሐመዱ አንተ ሙሐመድ ሆይ ኢዛ ቀضይቱ ቀضአን ፍርድን ከፈረድኩኝ ፈኢነሁ ላ ዩረዱ አይመለስም ፍርዴ አላላህ ፍርድን ከፈረድኩኝ ፍርዴ አይመለስም አለ አላህ ስብሓንሁ ወተላ ወኢኒ እኔ እኮ አጠይቱከ ሰጥቻለሁ ሊኡመቲከ ለህዝቦች አላ ኡህሊከሁም ቢሰነቲን አመቲን በአጠቃላይ በሆነ ድርቅ በላ እንዳላጠፋቸው ሰጥቻለሁ አላጠፋቸውም ብሎ አላህ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዱዓቸውን ተቀበላቸው ወአላ ኡሰሊተ ደግሞ በላያቸው ላይ ላላደርግባቸው አለህም በእነሱ ላይ አድወን ጠላትን ሚንሲ ወአንፉሲም ከነሱ ውጭ ያለን ጠላት ከነሱ በላይ ከነሱ በላይ ላላደርግባቸው እሺ ወአላ ኡሰሊጥ አለይህም በእነሱ ላይ ላላደርግባቸው አድወን ጠላትን ሚንሲዋ አንፉሲህም ከነሱ ውጭ ያለ ከነሱ ውጭ ያለ ጠላትን በእነሱ ላይ ላላደርግባቸው ፈየስተቢሐ በይባተሁም ሜዳቸውን ሐላል ሊያደርግ ምን ማለት ነው እንደፈለገ ሊያርዳቸው ባሪያ ሊያደርጋቸው ስለዚህ እንደዛም እንደማያደርጋቸው አላህ ዱዓ ተቀበለ ነገር ግን ወለው ይጅተማዐ ቢሰበሰብም አለይህም በእነሱ ላይ መን ቢአቅጣሪሃ ከጫፍ እስከ ጫፍ ያሉት ቢሰበሰቡ እኳ እንደዛ አያደርጓቸውም አለ አላህ ስብሓንሁ ወተዓላ ሐታ ነገር ግን አለው ቅድመ ሁኔታ ሐታ እስከሚሆን ድረስ የኩነ ባዕضሁም ዩህሊኩ ባዕض ሐታ የኩነ እስከሚሆን ድረስ ባዕሁም ከፊላቸውን ዩህሊኩ ባዕض ከፊላቸውን ከፊሉ እስከሚያጠፋ ድረስ ቢ ደሞ ሊማርክ ويسبي ያው يسبي ማለት ባሪያ ማድረግ ማለት ነው ሴቶችን ባዕሁም ባዕዳ ከፊላቸውን ከፊላቸውን ሴቶቻቸውን ባሪያ ሊያደርጉ እስከዚህ ድረስ አላህ አያጠፋም ይሄንን ሲያደርጉ ግን አላህ ቃል ያገባልን ይነሳል ማለት ነው ስለዚህ አላህ ስብሓን እዚህ ጋር አንድ ይሄ ትልቅ የምንማርበት ሀዲስ ነው አንደኛ ነቢያችን ስለ ላሁ ሰለም ለእኛ ትልቅ እንደሚያስቡልን በጣም እንደሚጨነቁልን አንድ እንማራለን ይህንን ሁለተኛ ነቢያችን ስለ ላሁ ሰለም የወደፊቱን ነግረውናል እዚህ ጋር ተአምራቸውን እዚህ እንረዳለን ተአምራቸውን እንረዳለን ሌላ ደግሞ ሶስተኛ ነቢያችን ስለ ላሁ ሰለም ዱዓ አድርገውልን አላህ እንደተቀበላቸው ያ ምንድነው ሁለቱ ያደረጉት ዱዓ በአጠቃላይ በሆነ ድርቅ እንዳያጠፋንንና ሌላ ደግሞ ከኛ ውጭ ያለ ጠላት መጥቶ እኛን እንደፈለገ እንዳያደርገን እንዳይገለን እንዳያርደን ነቢያ ስ ላ ስለም ደ አደረጉ ተቀብሏቸዋል አላህ በቅድመ ሁኔታ በቅድመ ሁኔታ ነው የተቀበላቸው አላህ ማለት ነው አዎ ይመጣል አብራራዋለሁ ወለው እጅተማ አለህም ምን ቢአጣሪሃ ማለት ከጫፍ እስከ ጫፍ ያሉ ቢሰበሰቡ እኳ ከጫፍ እስከ ጫፍ ያሉት ቢሰበሰቡ እኳ ምንም አያደርጓቸውም ለዚች ኡማ ምንም አያደርጓቸውም ሀታ የኩነ ባዕሁም ይሁሊክ ባዕዳ ከፊላቸውን ከፊላቸውን እስከሚያጠፋ ከፊላቸውን ከፊላቸውን እስከሚያማርክ ምን ማለት ነው እርስ በርሳቸው መገዳደል እስካልጀመሩ ድረስ ስለዚህ እርስ በርሳቸው እስካልተጋደሉ ድረስ እርስ በርሳቸው እስካልተጣሉ ድረስ እርስ በርሳቸው ሰይፍ እስካልተማዘዙ ድረስ አላህ ቃል ይገባልን አለ ቃል ይገባልን ይጠብቅልናል እርስ በርሳችን ስንጣላ ግን አላህ ቃል ይገባልን ይነሳል ማለት ነው ወለው ይጅተማ ስለዚህ አሁን ያለንበት ችግርም መፍትሄ አንዳንድ ሰዎች እንደሚያስቀምጡት አይደለም ገባችሁ አይደለም አሁን አንዳንድ ሰዎች እንደሚያስቀምጡት አይደለም እኛ ሙስሊሞች ላለንበት ችግር መንስኤው ራሳችንን መፍትሄውም ራሳችንን ምንድነው ራሳችን ከሱና ራቅን እርስ በርሳችን ተለያየን እርስ በርሳችን ተጣላን አላህ ከኛ ውጭ ያለውን ጠላቶቻችን በእኛ ላይ አደረገብን ብዙ ማስረጃዎች አሉ እሺ ይህ ከዚህ ኡማ ለመውጣት አሁን ከዚህ ብዙ አይነት ማስረጃዎች አሉ ከዚህ ሐዲስ ብቻ ምን እንማራለን ከዚህ ሐዲስ ብቻ የምንማረው ምንድነው አላህ የበላ እንዲያደረግን ከፈለግን አንድነት ያስፈልገናል አይደለም የምንማረው እርስ በርሳችን መጣላት የለብንም አንድ እንማራለን ከዚህ አንድ ሌላ ቦታ ደግሞ ነቢያ አሰራር ስምን ብለዋል የበሬን ግመል ጭራን እስከተከተላችሁ ድረስ ጅሃድን እስከሸሻችሁ ድረስ አላህ ጠላቶቻችሁን በእናንተ ላይ ያደርግባቸዋል ምን ማለት ነው አዱኒያን አዱንያን ስትወዱ አላህ ጠላቶቻችሁን በእናንተ በላይ ያደርግባቸዋል ብለዋል ይሄ አለ ስለዚህ ብዙ አይነት ሀዲሶች አሉ እንደዚህ ስንሰበስብ ምንድን ነው አንደኛ አዱንያን ስንወድ እርስ በርሳችን ስንለያይ ብዙ አይነት አሉ እነሱን በአጠቃላይ ስንሰበስባቸው ምንድን ነው የሚያመላክቱን ዲናችንን ማስተካከል እንዳለብን ነው የምንረዳው ለምን ሁላችንም አንደኛ ለምን መሰላችሁ ዲናችንን ካስተካከል አንድ እንሆናለን ሁሉም ትክክለኛ አቂዳ ከያዘ አንድ እንሆናለን ሱሐቦች እንደነበራቸው አንድ እንሆናለን ዲናችንን ካስተካከል አዱንያን ወድም ብዙ ነገሮች አሉ ዲናችንን ካስተካከል ጅሃድ እንወዳለን ዲናችንን ከወደን ካስተካከል ሞትን አንፈራም ብዙ ነገር አለ ስለዚህ ኡማዋን የምትስተካከለው ምንድን ነው ወደ ዲናችን በመመለስ ኡማዋ የምትስተካከለው በመመ እንጂ ዝም ብሎ በአንድ ጊዜ ተነስተን አንድ ነገር አድርገን የሚለው ይሄ እኮ የሼክ አልባኒ እንደገለጹት ምን አሉ መሰላቸው አሁን ይሄ ሁሉ የምታዩት ያሏችሁት ወጣት ምን ይላሉ በአረብኛ አባባል ምን አለ ወጣቱ ካፍንጫው ጫፍ አርቆ የማያይ ማለት ነው ካፍንጫው ጫፍ አርቆ የማያይ ሆን እኛ ሁላችን ማለት ነው ለምን የምናስበው ምን አይነት ነው በቃ ወጥተን ተቃውሞም ወጣን ወይ ደግሞ ዝም ብለን መሳሪያ ይዘን ወጣን በአንድ ጊዜ ተኩሰን ወይ ደግሞ ጩኸን በቃ በአንድ ጊዜ ቀያይረን ልንቀመጥ ይሄ አይሆንም በፍጹም አይሆንም ትልቅ አይነት መስዋዕት የሚጠይቅ ነው ምንድነው የምናደርገው ራሳችን መቀየር አሁን ይሄ ይሄ አይደለም የሚያስፈልገው ራሴን እቀይራለሁ ዳዕዋ ማድረግ በቃ ከዛ ራሱ ይቀየራል ገባቸው አይደለም ከዛ አላህ ራሱ ይመራ ነቢያችን ሰለላሁ ዐለይሂ ወሰለም እንዴት ነው ያደረጉት መጀመሪያ መካ ላይ ሲያስተምሩ ሲደበደቡ ሲሉ ተቃውሞ ሰልፍ አልወጡ ይሄ ነገ ገለመኔ አላረጉም አላህ ያዘዛቸውን ብቻ ነው ሲያደርጉ የነበሩት ግልጽ አውጡ ሲላቸው ግልጽ አወጡ ሲቸገሩ ወደ መዲና ተሰደቱ ለምን መዲናዎችን አስተምሮ አመኑላቸው ከዛ መዲናን አስተማሩ እያለ እያለ ይመጣል ገባቸው ለሁሉም ሰዓት አለው ለሁሉም ሰዓት አለው እንጂ ዝም ብሎ ዘሎ በአንድ ጊዜ ለመቀየር ሀሳብ መቸኮል የለብንም አሁን እንደምታዩት ህዝቡ ሁሉ አገራችንም የትም ሀገር ስታዩ ሁሉም ሙስሊም በአብዛኛው አላህ እየጠበቀው ሲቀር ከዲን ወጥቷል ግማሹ አዱንያ ላይ ሰምጠዋል ግማሹ ሽርክ ላይ ግማሹ ቢድዓ ላይ ግማሹ ከፌር ተመሳስሏል ወንድ ሆኖ የተጣበቀ ሱሪ ሴት ሴት በሴት እየተተገረመ ሰው ወንድ ተጣብቆም ይሄዳል አሁን አውዝ ቢላ በሴት እየተተገረመ የባሰ ነው የወንዱ ያስጠላል የባሰ ወንድ ሁሉም ሐራም ነው ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ሴት ተጣብቃ ሰውነቷን እያሳየች ምትሄድ የጀነትን ሽታ አጥቀም ሰውም ብሏል ነቢ ሰለላሁ ዐለይሂ ወሰለም ይሄ ሁሉ ተለምዶ አሁን ወንድ ተጣብቆ መልሄድ ተጀመረ ይሄ ሁሉ ከሙስሊም ነው እኮ የሚያሳዝነው ነገር ስለዚህ ይሄ አለ ሱቅ ስንት ሙስሊም ስንት ሱቅ አለ ሙስሊም ስንቱ ነው ሲጋራ የማይሸጠው ስንቱ ነው በሀቅ የሚሸጠው ስንት ሙስሊም አለ ቀብር ሂዶ ስንት የሚሰራ ስንቱ ነው ቢድዓ የሚሰራው ስለዚህ አሁን ምንድነው የምታስቡት ሁልጊዜ ችግራችን ስናይ ያለብንን ያለንበትን ችግር ስታስቡ ያለብንን ችግር ያለንበትን ችግር ስታስታውሱ ምን አብራችሁ አስታውሱ ያለብንን እኛ ያለብንን ችግር ከዛ ምን ትላላችሁ ይሄ ያለብንን ችግር እንዴት ነው የምንቀይረው ሁሉም እጅ አለው ሁሉም ተጠያቂ ነው ስለዚህ ነቢያ ስ ሰለም እንዳሉት ኩልኩም ራዑነ ወመስኡሉን አን ራዕየትህ ነቢያ ስ ሁላችሁም እረኞች ናችሁ ሁላችሁም በእረኝነታችሁ ትጠየቃላችሁ አሉ ነቢ ስ ሰለም ሁሉም ብለዋል ማንም ሰው እኔ የለም ስለዚህ በዚህ ነው የምናስተካከለው ማለት ነው ሀላችንን ማስተካከል ወደ ቀጥተኛ ትክክለኛው አሙስ እስልምና መመለስ ነቢያችን ስለ ላ ስለም እኮ የበላይ ያደረጋቸው መዲና አንዲት ከተማ ይዘው እኮ ነው እነ ፋርስ እነ ሮም እነዚ አለምን ያንቀጠቀጡ የጣሉት እኮ ስለዚህ ይህን ነው ማለት ነው وروى البرقاني بلقاني في صحيحه وزاد السود مو بزي بليلا زقبا جمرا المنالة وإنما أخاف أن يمام على أمتي إيجنجل وإنما أخاف أن يمام አላ ኡመቲ በእኔ ህዝቦች ላይ የምፈራው አልአኢመት ልሙድሊን ጠማማ መሪዎችን ነው የምፈራው አሉ ነቢያችን ስለ ላ ወኢነማ አኻፉ እኔማ የምፈራው አላ ኡመቲ በእኔ ህዝቦች ላይ የምፈራው አልአኢመተ ልሙድሊን ጠማማ የሆኑ መሪዎችን ነው የምፈራው አሉ ነቢያችን ስለ ላሁ ሰለም ሲናገሩ ጠማማ የሆኑ መሪዎች ማለት ያው ሙስሊም ነን ብለው ጥምጣም ጠምጥመው ሙስሊሞችን የሚጠሩ ወደ ጥመት የሚጠሩ ማለት ነው ወኢዛ ወቃ ወኢዛ አሉ ነቢያ ስ ስለዚህ ከዚህ የምንጠራው አዲስ እንዳይሆንባችሁ ከዚህ ሀዲስ አሁን ወኢነማ አኻፍ አላ እመቲ አልአይመተ ልሙድሊን ሲሉ አንድ ሰው ይሄን ሸህ አትስሙት ይሄን ሰውዬ ይሄ ፉላን አትስሙት ይሄ እገል የሚባለውን ዳዕዋ አታዳምጡ ሲባል ግራ ይግባችሁ ለምንድን እርስ በርሳቸው ሸኾች እንደዚህ የሚባባሉት አይባልም ለምንድን ነው የሚሉት ይሄ ስላለ ወኢነማ አኻፉ አላ እመቲ አላ አይመተ ልሙድሊን ጠማማ የሆኑ አስተማሪዎች ነው የምፈራው ብሏል ነቢያችን ስለ ሰለም ስለዚህ በማስረጃ እስከመጣልን ድረስ ማስረጃ እስካለ ድረስ የሆነ ሰውዬ እንደዚህ ተብሏል ከተባለ እሽቲ ማስረጃ ምን አለ ምን አለ ይሄ ምን አረገ ምን ተሳሳተ ማየት ትክክለኛ ከሆነ ማስረጃ መቀበል ካልሆነ አይ እንደዚህ አላለም እንደዚህ ሆኗል ብላችሁ እንትን ማለት ማስተካከል ማለት ነው ወኢዛ ወቃ አለይሁም ሰይፉ ሰይፉ ከወደቀባቸው ወኢዛ ወቃ ሲወድቅ አለይም በእነሱ ሰይፉ ሰይፍ ከወደቀ በመካከላቸው ያው እርስ በርሳቸው መጣላት ሲጀምሩ ለም ዩርፋ አይነሳም ኢላ የውም ልቅያማ የውም ልቅያማ ድረስ አይነሳም በመካከላቸው ሴፍ መጣላት ከጀመሩ እስከ የውም ልቅያማ ድረስ አይነሳም አሉ ነቢያችን ስለ ላ ሰለም ወላ ተቁሙ ሰዓቱ የውም ልቅያማ ደግሞ አትደርስም ሀታ የልሐቀ እስከሚከተል ድረስ ሀታ የልሐቀ እስከሚከተል ድረስ እስከሚከተል ድረስ ሐዩን የሆኑ ጎሳዎች ሚን ኡመቲ ከህዝቦቼ ቢልሙሽሪኪነ ብሙሽሪኮች ከኔ ኡማ ውስጥ የተወሰኑ ጎሳዎች ሙሽሪኮችን እስከሚከተሉ ድረስ የውመልቅያማ አይቆምም የውመልቅያማ ምልክት አንዱ ምንድን ነው ከሙስሊም ጎሳዎች ውስጥ ሙሽሪኮችን የሚከተሉ አሉ ማለት ነው ወሐታ ደግሞ ቱዕበዱ ተዕቡደል ሐታ ተዕቡደ ፊአሙን ደግሞ ደግሞ የሆኑ የተወሰኑ ቡድኖች እስከሚያመልኩ ድረስ ሚን ኡመት ህዝቦች አልአውሳን ጣዖትን የመልቅያማ አትቆምም የመልቅያማ አትቆምም የተወሰኑ ጎሳዎች ከኔ ከነቢዩ ሙሐመድ ስላ ስም ጎሳዎች ሙሽኮችን እስከሚከተሉ ድረስ ደግሞ ሌላ የተወሰኑ ቡድኖች ደግሞ ጣዖታትን እስከሚያመልኩ ድረስ የመልቅያማ አይቆምም ምን ለማለት ነው ሁለቱ የመልቀማ ምልክቶችም ናቸው ማለት ነው ይህ ሀዲስ ደግሞ እንደምታዩት ግልጽ ያስረዳል አይደለም ከነቢያችን ስለ ላ ሰለም ኡማ ውስጥ ጣዖት የሚያመልክ እንደሚመጣ ይሄ ግልጽ ያሳየናል ማለት ነው ሀዲሱ እሺ ወኢነሁ አሉ ነቢያችን ስለ ላ ሰለም ነገር እኮ ሰየኩኑ ይሆናል ፊ ኡመቲ ከኔ ህዝቦች ይኖራሉ ከዛቡነ ሰላቱን ሶስት ውሸታሞች ይመጣሉ አሉ ነቢያችን ስለ ላ ሰለም ሶስት ሙሸታሞች ይመጣሉ ከኔ ህዝቦች ኩሉሁም ሁሉም የዝዓሙ አነሁ ነቢይ ነቢይ ነኝ ብሎ እየተናገረ እየሞገተ ይመጣል ማለት ነው የዝዓሙ ማለት በውሸት የሆነ ነገር መናገር ማለት ነው በእውነትም ሊመጣ ይችላል በእርግጥ እዚህ ጋር የመጣ በውሸት ነው የዛዕሙ አነሁ ነብይ ነብይ ነኝ ብሎ የሚሞግት በውሸት ይመጣል ሶስት ይመጣሉ አሉ ነብያችን ስለ ላ ሰለም ሶስት ይመጣሉ ወአነ ካተሙ ነብይን እኔ የነቢያቶች ሁሉ ደምዳሚ ነብይ ነኝ የመጨረሻ ነብይ ነኝ ላነብየ ባዕዲ ከኔ በኋላ ነብይ የለም ላነብየ ባዕዲ ከኔ በኋላ ነብይ አይመጣም አሉ ነቢያችን ስለ ላሁ ሰለም ወላ ተዛሉ አሁን እስካሁን ያለው ገብቷቸዋል አይደለም ስለዚህ ነቢያ ስ ሰለም ከነቢያችን ስለ ላ ሰለም ኡማ ውስጥ የሚያመልክ ጣዖት የሚያመልክ ይመጣል አንዳንድ ሰው ስለ ሽርክ ስታመሩ ሙስሊም ሆነናል እኮ አንድ ጊዜ ይላል ስለዚህ ይህንን ማስረጃ ታመጡበታላችሁ ከነቢያችን ስለ ላ ሰለም ኡማ ጣዖት የሚያመልክ ይመጣል ስለዚህ እኛ ደግሞ ሀላፊነት አለብን ማስተማር አለብን በተቻለ መጠን ይመጣላ የሚያመልክ አለ የለም ካላችሁ አለ ስለዚህ ከቁራና ከሀዲስ ማስረጃ አለ ማለት ነው ደግሞ ብዙ ማስረጃዎች አሉ ኢብራሂም ሀታ ዱዓ አድርገዋል አይደለ ከሽርክ እንዲጠብቃቸው ስለዚህ ሙስሊምም ቢሆን ስለ ሽርክ እንማራለን ማለት ነው ወላ ተዛሉ አትወገድም ጣኢፈቱን ቡድኖች አዎ ያው ከኔ ኡማ ነው ያሉት ነቢያችን ስለ ላሁ ሰለም ምን ማለት ነው ሙስሊሞች የነበሩ ለማለት ነው አባቸው አይደለ ሙስሊሞች የነበሩ ይከፍራሉ ማለት ነው የውመልቅያማ ምንድን የሚላለ እንዴ ነቢያችን ስለ ላሁ ሰለም ከየውመልቅያማ ይመጣል ሰው ልጅ ሙስሊም ሆኖ ይወጣል ከቤቱ ለማትረባ ዱንያ ለቁራጭ ዱንያ ሃይማኖቱን ሽጦ ቤቱ ይገባል ይላሉ ነቢያችን ስለ ላ ስለም ሲናገሩ ይሄ ዘመን ያሁኑ ያለንበት ማለት ነው ወላ ተዛሉ መጥፎ ዘመን ምናምን አይባልም ግን አሁን ያለንበት ዘመን እንደዚህ አይነት ዘመን እንደዚህ አይነት ስራ የሚሰራበት ነው ዘመን የሚያመጣው አላህ ነው ዘመን መሳደብ አይቻልም ወላ ተዛሉ አትወገድም ጣኢፈቱን ህዝቦች ሚን ኡመቲ ከኔ ህዝብ ከኔ ኡማ ከኔ ኡማ ውስጥ የተወሰኑ ቡድኖች አትወገድም አለል ሐቂ በሐቅ ላይ ከመሆን አትወገድም አያችሁ ግን ከኔ ህዝብ ውስጥ ከሐቅ የተወሰኑ ቡድኖች አሉ ከሐቅ ከመሆን አትወገድም ያች ቡድን ያች ቡድን ሐቅ ከመሆን አትወገድም ሁል ጊዜ ሐቅ ላይ ናት መንሱረተን ድል የተሰጣት ድል የምትሰጣት አላህ የሚያግዛት ላ የضሩሁም አይጎዳቸውም ላ የضሩሁም አይጎዳቸውም መን ከዘለሁም የካዳቸው የካዳቸው አይጎዳቸውም ወላ መን ካለፈውም የተቃረናቸውም የተቃረናቸውም አይጎዳቸውም እነዚህ ቀጥተኛ መንገድ የተከተሉት ማለት ነው ሐታ የእትየ አምሩላህ የአላህ ትእዛዝ እስኪመጣ ድረስ ተባረከ ወተዓላ ስለዚህ ተባረከ ማለት አላህ ከመጥፎ ነገሮች ሁሉ የጠራ ነው ማለት ነው አላህ ከመጥፎ ነገሮች ሁሉ የጠራ ነው ከጎደሉ ነገሮች ሁሉ የጠራ ነው አንዱ ትርጉሙ ሁለተኛ ትርጉም ደግሞ የአላህ ትሩፋቶች የአላህ ጸጋዎች ብዙ ሆኑ ማለት ነው ተባረከ አላህ ማለት ወተዓላ ማለት ደግሞ ያው ከፍ ያለ ጌታችን በባህሪም በዛቱም ከፍ ያለ ጌታችን ስለዚህ ከዚህ ደግሞ ሌላ የምትረዱት ነገር ተስፋ እንቆርጥ ማለት ነው <coughs> ቀጥተኛ መንገድ የሚከተሉ እስከ መልቅያማ ድረስ አሉ ከነቢያችን ስለ ላ ሰለም ድረስ እስከ መልቅያማ አይጠፋም አህለ ሱና ወጀምዓ አይጠፋም እስከ መልቅያማ ድረስ አሉ ማለት ነው ስለዚህ ከዚህ ባብ በአጠቃላይ ረዘም ያለ ባብ ነው እንሻላ ከዚህ ግን በአጠቃላይ የምንረዳው ምንድን ነው አንደኛ ከዚች ኡማ ውስጥ ጣዖትን የሚያመልክ እንደሚመጣ ሼኹ ደግሞ እንዴት አድርጎ ነው ማስረጃ ያቀረበው አንደኛ መጀመሪያ ላይ ምን አደረገ ሁለት አይነት ማስረጃ አቀራረብን የተጠቀመው አንደኛው ምን አደረገ ቁርአን አመጣ ቁረሾች አፎን የሁዳዎችና የአስሓበል ካፍ የነበሩ ሰዎች እነሱ ጣዖት እንደሚያመልኩ አስረዳን ከዛ በኋላ ቀጥሎ ምን አለ ከኛ በፊት የነበሩ ህዝቦችን እንደምንከተል ነቢያችን ስለ ላ ሰለም እንደተናገሩ አመጣ ስለዚህ እነሱ ያንን ከሰሩ እንከተላለን ማለት ነው አንድ ማስረጃ ሁለተኛ ሌላ ማስረጃ ደግሞ ነቢያችን ስለ ላ ሰለም በግልጽ የውመልቅያማ ምልክት አንዱ ምንድን ነው ከእኔ ኡማ ውስጥ ህዝቦች አሉ ሙሽሪኮችን የሚከተሉ ከኔ ኡማ ውስጥ ቡድኖች አሉ ካፊሮችን ጣዖታትን የሚያመልኩ ብለው የነቢያችን ሰለላሁ ዐለይሂ ሰለም ተናግረዋል አይደለም ስለዚህ ከዚህ እንረዳለን ማስረጃ ባመጣው መልኩ ከኛ ውስጥ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ኡማ ውስጥ ጣዖትን የሚያመልክ እንደሚመጣ ሁላችንም አላህ ይጠብቀን ይህንን እንረዳለን ማለት ነው እና ደግሞ አህለ ሱና ወጀማ አሉ ይኖራሉ ነበሩ እስከ መጨረሻ ይቆያሉ እነሱ ማናቸው ሐቅን የተከተሉ ናቸው ሐቅን የተከተሉ ቁርአንና ሐዲስን የሚከተሉ ቁርአንና ሐዲስን ደግሞ በሰለፎች አረዳድ የሚረዱ በአእምሯቸው ሳይሆን ዝም ብሎ በራሳቸው በፍልስፍና ሳይሆን በትክክለኛ በሰልፎች አረዳድ የሚረዱና ሰልፎቻቸውን የሚከተሉ ማለት ነው እሺ ይቀጥል ነበረ ግን ረጅም ነው ቀጣይ ባብ ይበቃል ሊቀጥል ነው ነገሩ ይበቃል መሰለኝ آه والسلام عليكم والحمد لله والصلاة والسلام على رسول الله صلى الله عليه وسلم والله أعلم